ይህ የኢሳት ሬዲዮ ነው። የኢሳት ሬዲዮ ከምሽቱ 2 ሰዓት እስከ 3 ሰዓት በአጭር ሞገድ በአማርኛ ቋንቋ የሚያስተላልፈውን ስርጭት አሁን ጀመረ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጮቻችን እንደምን ዋላችሁ፣ እንደምን አመሻችሁ። የካቲት 11 ቀን 2004 ዓ.ም ነገ 75ኛው ዓመት የሰማዕታት ቀን ይከበራል። የዛሬ 75 ዓመት አካባቢ የካቲት 12 የፋሽስት ኢጣሊያ በኢትዮጵያን ላይ የወሰደው እርምጃና ከ30 ሺህ በላይ ኢትዮጵያንን የገደለበት ታሪክ ነገ 75ኛ ዓመቱ መታሰቢያው ይከበራል ማለት ነው። ይሄ ታሪክን ስናስታውስ ከዚህ ታሪክ ጋር የተያያዘ አንድ ሰው አጠገብ ይገኛል። 1929 የተሰኘው ቲያትርን ደራሲና አዘጋጅ ጌታቸው አብዲ እዚያ አጠገቤ ነው ያለው። ዛሬ ልዩ ዝግጅት ነው ያለን በዚሁ በኢትዮጵያውያን የመታሰቢያ ዕለት ላይ ነገ ነው የሚከበረው። እኛ ዛሬ እናስታውሷለን። ጌታቸው እንኳን በደህና መጣ። እንግዲህ ይህንን ቀን በቅድሚያ እንዴት ታስታውሷለህ? ሰባ አምስት ዓመቱ ነገ ነው የኢትዮጵያ ሰማዕታት ቀን። ይሄ የሰማዕታት ቀን በኢትዮጵያውያን ዘንድ በክብር ሊወሳ የሚገባው በተለይ ንጹሕ የአዲስ አበባ ሕዝብ ከሰላሳ ሺህ ሕዝብ ያላነሰ በግፍ የተጨፈ በተጨፈበት ነጻነቴን ባለ በፋሽስት ጣሊያ ወረራ ስር ሆኖ ድምፁ ታፍኖ ኢትዮጵያዊነቱ ተረግጦ መብትና ማንነቱ ተሰርዞ ይኖር በነበረበት ላይ ተጨማሪ የኢጣሊያ ፋሽስት ግራዚያኒ ባደረገውና በወሰደው እንደዚሁም ተባባሪ ሆነው በወቅቱ በነበሩ ባንዳዎች ጭምር ባንዳ ኢትዮጵያውያን ማለት ነው። በአካፋና በዶማ በተገኘው መሳሪያ በማናቸውም መንገድ የተጨፈጨፈበትና ቤቱ የተቃጠለበት አዲስ አበባ እሳት የነደደባትና በጭስ የጋየችበት ወቅት በመሆኑ ሊታሰብ የሚገባው ነው ብዬ እናገራለሁ። ጌታቸው ቲያትሩን ወደ ኋላ ላይ እንመጣበታለን። ከዚህ ጋር የተያያዘ አንተም በጣም በኢትዮጵያውያን ዘንድ የምትታወቅበት ሁሌም የምትታወስበት የ1929 የተሰኘው ቲያትር ነው። ወደ እሱ እንመጣለን። ግን ያንን እለት እስቲ እናስታውሰው። አብርሃም ደቦጭ፣ ሞጎስ አሰግዶም፣ እንደውም አንድ የማናቀው ብዙዎቻችን ልበል ማናቀው አንድ ጀግና ባለ ታሪክም አለ። እስቲ እለቱን እናስታውሰው። አዎ በጣም መታሰብ አለበት። ይሄ የ1929 ቲያትር ያካተተው ጉዳይ በተለይ በሶስት ኢትዮጵያውያን ወጣቶች ላይ ያተኮረ ቲያትር ነው። ከዛም ባሻገር ደግሞ አንድ ገበሬ ንጹህ ገበሬ ኢትዮጵያዊ የከተማ ሰው ሆኖ ይኖር በነበረበት በአዲስ አበባ ከተማ ውስጥ የነበረው የኢትዮጵያዊ ጀግንነት ላይ ያጠነጠነ የግራዚያኒን መንግስት አዲስ አበባን ይገዛ በነበረበት ጊዜ የተፈጠረ ቲያትር ነው እና አብርሃም ደቦጭ የሐማሴን ልጅ ነው። ሞገስ አስገዶም የአክሎግዛይ ልጅ ነው። ሁለቱ ጣሊያን ሀገር ማለት አስመራ በነበሩበት ጊዜ በጣሊያንኛ ቋንቋ የተማሩ የወቅቱ የተማሩ ወጣቶች ናቸው። አዲስ አበባ ይገባሉ። ከዛ ከነበረው በመቀየር ከዚህ በኋላ አዲስ አበባ እየሰሩ ሳለ ስምዖን አደፍርስ ከተባለ የሐረር ልጅ ጋር ይተዋወቃሉ። እነዚህ ሶስት ኢትዮጵያውያን ማለት በወቅቱ አብርሃም ደቦጭ ሞገስ አስገዶም፣ ስምዖን አደፍርስ ሶስቱ ኢትዮጵያውያኖች በአንድ ላይ ሆነው በግራዚያኒ ላይ ቦምብ ለመጣል ያሴራሉ። ይህንን ሲያሴሩ የሚደንቀው ነገር ስምዖን አደፍርስ አንድ ወንድም ነበረው። ወንድሙ ጅቡቲ ነው የሚኖረው። ጅቡቲ እየሰራ ስለነበረ ከፈረንሳዮች ጋር ገንዘብ ስለነበረው ታክሲ ገዝቶ ለስሞና ደፍርስ ይልክለታል። አዲስ አበባ ስሞና ደፍርስ በታክሲ የሚተዳደር ወጣት ነበር እና እሱ የታክሲ ስራውን እያቆመ የታክሲ የእንጀራ ገቢውን መስዋዕት እያደረገ ሁለቱን ወጣቶች አብርሃም ደቦጭና ሞገስ አስገዶምን ዙቃላ ድረስ እየወሰደ ከደጃዝማች አፈወርቅ አሽከር ጋር እያገናኘ ቦምብ አፈታት አገጣጠምን አወራወር እንዲማሩ ያደረገ ወጣት ነው። ይህ ስሞና አደፍርስ በጣም ከፍተኛ የሆነ ኢትዮጵያዊ ፍቅር የነበረው ስለነበር ለዚህ ለሁለቱ ወጣቶች ተግባራዊነት አስተዋጽኦ ያደረገ ዋነኛ በታሪክ ውስጥ ሊታወስ የሚገባው ወጣት ነው ማለት ይቻላል። ከዚህ በኋላ የጣሊያኑ መንግስት ሙሶሎኒ ሴት ልጅ ተወለደች ተብሎ የእሷን ልደት በዓል ለማክበር ግራዚያኒ አዲስ አበባ የዛን ጊዜ ቤተ መንግስት የበኋላ የአዲስ አበባ ዩኒቨርሲቲ ማለት ነው በዛ ግቢ ውስጥ ህዝብ እንዲሰበሰብና የልጅቷን የሴቲቱን ልጅ መወለድ ምክንያት በማድረግ በዓል እንዲከበር ያደርጋል። ህዝብ ይጠራል። ይህንን ቀን አብርሃም ደቦጭና ሞገስ አስገዶም እና ስሞን አደፍርስ ሊጠቀሙበት ያስባሉ። ቦምብ ያዘጋጃሉ። በዚህ ዕለት በየካቲት 12 ቀን ይህንን አሲረው አቅደው ስሞን አደፍርስ በማርቆስ ቤተክርስቲያን በኩል ታክሲን ይዞ እንዲጠብቅ እነሱ ከህዝቡ ጋር ተቀላቅለው ገብተው ቦምቡን ከወረወሩና ግራዚያኒን ከገደሉ በኋላ በአጥር ዘለው ስሞን አደፍርስ ታክሲ ውስጥ ገብተው ስሞን አደፍርስ እንጦጦ ድረስ ነድቶ በአስቸኳይ እንዲያወጣቸውና እነሱን ከዛ በኋላ ቁልቁል ወደ ሰሜን ሸዋ ገብተው ከራስ አበበ አረጋይ ጦር ጋር ለመቀላቀል ፕላን አድርገው የጀመሩት ተግባር ነው። በእውነት በዛን ጊዜ የነበረው መስዋዕትነት እና እርግጥ ግራዚያኒ አልሞተም፣ ግን መቁሰሉ የታወቀ ነው። አንድ የአየር ኃይል መኮንን ተገሏል በእለቱ እና ገብተው ሰባት ቦምብ ነው የወረወረው አብርሃም ደቦጭ እና ያንን ካደረጉ በኋላ እንደተነጋገሩት በአጥር ዘለው በማርቆስ ቤተክርስቲያን በኩል ወጡ። እንጦጦ አደረሳቸው። ቁልቁል ወደ ራስ አበበ አረጋይ ጦር ጋር ተቀላቀሉ ማለት ነው። እንግዲህ ታሪኩ ይቀጥላል። በተለይ ይሄ ስምዖን አደፍርስ ያልተነገረለት ጀግና ያልተዘመረለት ማለት እችላለሁ። እኔ በአምቦ ወጣትነት እንግዲህ እንዲህ አይነቱን ጀግና ተነግሮን አላደግንም። በጣም ድንቅ የሆነ ኢትዮጵያዊ ወኔ ያለው እንደሆነ ነው የምረዳው። እስቲ ከዚህ በኋላ እንዴት ሆነ? መቼም ይሄን ስናገር አሁን ይሄንን ለሚያዳምጡ ኢትዮጵያውያን ወጣቶች ቁጭት ይፈጥራል ብዬ ገምታለሁ። ምክንያቱም በኢትዮጵያ ታሪክ ውስጥ በዚያ በወጣትነት ዕድሜ በማናቸውም ደረጃና መስፈርት ቢለካ እንደ ስምዖን አደፍርስ ተሰቃይቶ የሞተ ኢትዮጵያዊ የለም ማለት ይቻላል። ልክ ቦምቡ ከተወረወረ በኋላና አዲስ አበባ በእሳት ስትጋይ በየቤቱ ፍተሻ እየተደረገ ከቤታቸው እየወጡ በአካፋ በዶማ ሲገደሉ በነበሩበት ጊዜ ጣሊያኖቹ በተለይ ቴሌንቲ ማርኮን የሚባለው በዚህ በቲያትሩ ባህሪ ውስጥ ማለት ነው። ታሪኩም ቢሆን በየቤቱ እያስፈተሹ ሲያስገድሉ እነ አብርሃም ደቦጭ ቤት ሲገቡ ያገኙት በጣም ተአምር ነበር። የጃንሆይ ፎቶግራፍና የንጉሠ ነገሥት ቀዳማዊ ኃይለሥላሴ ፎቶግራፍን በግድግዳ ላይ የሰንደቅ ዓላማን በግድግዳ ላይ ተለጥፎ ወለሉ ላይ ግን የሙሶሎኒ ትልቅ ፎቶግራፍ በሰይፍ ተወግቶ ተሰክቶበት ነው የተገኘው። ይሄን ካደረጉ በኋላ ይበለጥ ይናደዳሉ። ፍለጋ በዚህ በያው መቼም በአገሪቱ ውስጥ በነበሩት ባንዳዎች ጥቁር ሸሚዝ ለባሾች ይባላሉ። በወቅቱ ጥቁር ሸሚዝ ለባሾች ባንዳዎች አማካኝ ፍለጋ ተደርጎ ስምዖን አደፍርስ ከንጦጦ እንደተመለሰ ይያዛል። ተይዞ በእውነት ከእነሱ ጋር በማበሩ የተነሳ አገዳደሉን ሳስታውስ ይዘገናል። በጣም እያንዳንዱ ጥፍር የእጁና የእግሩ ጥፍር በፒንሳ እየተነቀለ ነው እየተነቀለ አስፈላጊ የሆነው ሰውነት ፓርቱ ሁሉ እየተደበደበና እየተቆረጠ አይኑ ጭምር በቢላዋ እንዲወጣ ተደርጎ እየተነቀለ ወይም እንዲነቀልና እንዲወጣ እየተደረገ በስቃይ የሞተ አርበኛ ነበር ስምዖን አደፍርስ። መጎሳ ሰጉዶምና አብርሃም ደቦጭ እንጦጦ ላይ ወጡ። ከዛ በኋላስ እንጦጦ ላይ ወጥተው አዲስ አበባ በእሳት እየተያያዘች ነው ሄዱ። አዎ ምንድን ነው ስሞና ደፍርስ ያው እንደተነጋገሩት ጠበቃቸው። ቦምቡ ሰው ተሰብስቦ ቦምቡ እስኪወረወር ድረስ ታክሲውን ከማርቆስ ቤተክርስቲያን ጀርባ አጥሩ ጋር አቁሞ ይጠብቃል። ምን ያህል መስዋዕትነት ነው በእውነት ለአንድ ወጣት ኢትዮጵያዊ የገባበትን ቃልና አብሮ ከወጣት ወንድሞቹ ጋር ያቀደውን እቅድ ተግባራዊ ለማድረግ ጽኑ ሆኖ በቃሉ ጸንቶ ጠብቆ ይዟቸው እንጦጦ ደርሰው እንጦጦ ካደረሳቸው በኋላ ተቃቅፈው እነሱ ወደ ራስ አበበ አረጋይ ጦር ሲሄዱ ዞር ብለው ከመሸኛኘታቸው በፊት አዲስ አበባን ሲመለከቱ በእውነት አዲስ አበባ በእሳት ጋይታ ጭስ በጭስ ሆና ያያሉ እና ይህንን ታሪክ የዘገበው ኢትዮጵያዊ በተለይ እኔ እንግዲህ ነው የሰራሁት አንድ ወንድሜ አሁን ለጊዜው ስሙን የማላስታውሰው በጣም የማከብረው በወቅቱ የነበረ ወጣት በተለይ ቲያትሩን ጽፍ መንደርደሪያ የጥናት ጽሁፉን የጻፈው ወጣት ኢትዮጵያዊ በዚህ አጋጣሚ የማመሰግነው ስሙን ግን ስለዘነጋሁት ነው እንደጻፈው ሶስቱም አዲስ አበባን አይተው አነቡ ይላል አለቀሱ የእሳቱን መጋየት የጭሱን መንቧለል አይተው የአዲስ አበባን ስቃይና የህዝቡን ስቃይ ከርቀት ሆኖ ከእንጦጦ ቁልቁል ወደታች አይተው እሳቱ ሲነድ ተቃቅፈው አልቅሰው ነው የተለያዩት። ሁለቱም ወደ ራስ አበበ አረጋይ ጦር ሄዱ። ስምዖን አደፍርስ ያው እንዳልኩ ሲመለስ ተይዞ እጅግ በሚያሳዝን ሁኔታ ህይወቱን የሰጠ ወጣት ጀግና ነው። በአርበኞች አካባቢ መቃብር አካባቢ መኖር የሚገባው ጀግና ነው ብዬ መናገር እችላለሁ። በእውነት Thank ሞገስ አስገዶምና አብርሃም ደቦጭ አመለጡ። ሞገስ አስገዶምና አብርሃም ደሞች ከራስ አበበ አረጋይ ጦር ጋር ተቀላቅለዋል። ተቀላቅለው ትንሽ ቆዩ እና እነሱም ፍላጎታቸውን ገለጡ ለመዋጋት ከአርበኞቹ ጋር እንደሚፈልጉ በኢትዮጵያዊነት ስሜታቸው። ከዛ በኋላ ግን ራስ አበበ አረጋይ የልጆቹን ሁኔታ ሲያዩ የተማሩ ናቸው። በወቅቱ ትምህርታቸው ከፍ ያለ ነውና አሁን እነዚህ ልጆች እዚህ ሆነው ከኛ ጋር ከሚቆዩ ሸኟቸውና ወደ ሱዳን ይውጡና በዛ በኩል አድርገው ይኑሩ ሁኔታው ሲመቻች ይመለሳሉ ሸኟቸው ብለው ወታደሮቻቸውን አዘው ይሸኟቸዋል። ሲሸኟቸው already በዛን ወቅት የጣሊያን መንግስት በጥቁር ሸሚዝ ለባሾቹ አማካኝ ባንዳዎቹ አማካኝነት ፎቶግራፎቻቸውን አሰራጭተው ስለነበረ በገጠር ውስጥ ይያዛሉ። በአንድ ገጠር ውስጥ በሱዳን ማቋረጥ ሲሄዱ ማለት ድንበር ለመስበር ሲሄዱ ይያዛሉ። ተይዘው ፈረንጆቹም ይመጣሉ፣ ባንዳዎቹም አብሮ ይከቧቸዋል። በዛን ወቅት ደግሞ በጣም በጣም የሚደንቀኝ በጣም የሚደንቀኝ የዘመኑ ወጣት መስዋዕትነት ሞገስ አስገዶም የወረወረ ቦምብ ከአብርሃም ደቦጭ አይበልጥም። አብርሃም ደቦጭ ሰባት ነው የወረወረው። ግን አብርሃም ደቦጭ ለማዳን ሰባቱንም ቦምብ የወረወርኩት እኔ ነኝ እሱ አይደለም ብሎ እሱ ላይ ጉዳት እንዳይደርስበት ተናገረ። በወቅቱ ግን ሁለቱም በስቅላት ገደሏቸው፣ እዛው ቀበሯቸው። ቀዳማዊ ኃይለ ሥላሴ በድል አድራጊነት ሲመለሱ አስከሬናቸውን ከዛ አስቆፍረው በአርበኞች መቃብር ስፍራ ሥላሴ እንዲያርፉ አድርገዋቸዋል። በጣም ትልቅ ነገር ነው። እንግዲህ ይህ ታሪክ የተመዘገበበት በጣም ድንቅ ታሪክ ነው። ኢትዮጵያዊነት የተገለጸበት ኤርትራውያን ናቸው። እንግዲህ አሁን ባለው አጠራር ኤርትራውያን ልንላቸው ነው። ሞጎስ አሰግዶምና አብርሃም ደቦጭ ግን በኢትዮጵያዊነት ስሜት ያንን ከፍተኛ ተጋድሎ መፈጸማቸው ይሄ ወጣቱ ትውልድ ሊያውቆ ይገባል። እንግዲህ እየዘከርን ይህንን ሰባ አምስተኛ ዓመት የሰማዕታት ቀን እየዘከርን እንውላለን። የሙዚቃ ግብዣ ይኖረናል። ወደዚያ እናልፋለን። የሙዚቃ ግብዣው ምን ይሁን? የሀገርን ወኔና ጀግንነት የሚቀሰቅስ ቢሆን ቢሆን ትክክል ይመስለኛል። ሁለቱም ወጣቶች ስሜታቸው ያ የሐማሴን ይሄ የአከሎ ግዛይ ግን በኢትዮጵያዊነታቸው ልክ አንድ ኦሮሞ፣ አንድ አማራ ወይም አንድ የትግራይ አድዋ ሰው ኢትዮጵያዊ ነኝ ብሎ በኢትዮጵያዊነቱ እንደሚሰዋ ማለት ነው። ስለዚህ ክብር ይሰጣቸዋል። ለነሱ አንድ የጀግንነት ማስታወሻ ኢትዮጵያዊነት ጀግንነት ዜማ ብንጋብዝ ደስ ይለኛል። አድማጮቻችን፣ ሙዚቃው በጌታቸው የተጋበዘው ይቀጥላል። የዛሬው ዝግጅቶቻችን ልናስታውሳችሁ ነው። በዛሬው ዕለት ፕሮፌሰር ዶናልድ ሌቪን ታዋቂው የኢትዮጵያ ምርምር አጥኚ የሆኑት ዶናልድ ሌቪን ዛሬ እንግዳችን ነው። በአማርኛ ነው የሚናገሩት፣ ኋላ ላይ ታገኟቸዋላችሁ። እንዲሁም ካፒቴን ተሾመ ተንኮሎ ሞቶ መነሳት ተከታታይ ትረካ ዛሬም ይቀርባል። ይገባል። ጌታቸው አብዲና መሳይ መኮንን እናስተናግዳችኋለን። ወደ ሙዚቃው እናልፋለን። መልካም ጊዜ አርሶ ማራምና ተኩሶ መዛጠ አርሶ መራንና ተኩሶ መሳት እያደር ይፈጃል እንደ ገር እሳት ደፈረኝ እንደምን ሰለለኝ እንደምን ደፈረኝ እንደምን ሰለለኝ ቤት እሰራለሁ ስል ሰምቶኛል መሰለኝ ገዳይ አይ ብቅል በጣ አይጥ አልኮል ከምሳ አብላለች ሰክራለች አይጥ ብቅል በጣ አብዳለች ሰክራለች ድመት ትገላገላለች። አረበለው የኢትዮጵያ ጀግኖች የኢትዮጵያ ጀግኖች እንኳን ዘ ወንዶች ተጋዳዮች ናቸው ሴቶች ዛዝሮቿ እስቲ ቀራውን እናስታውሰው ይህ ዋሽንግተን ዲሲ የሚገኘው ኢሳት ሬዲዮ ነው። ሰባ አምስተኛውን አመት የሰማታት ቀን እያሰብን ነው። ነገ ነው እንግዲህ የሚታሰበው ይህ መታሰቢያ ቀን የዛሬ 75 ዓመት በአዲስ አበባ ፋሺስት ኢጣሊያን ኢትዮጵያንን ወደ 30 ሺህ የሚጠጋ ኢትዮጵያንን የገደለበት የጨፈጨፈበት እለት ነው። ጌታቸው አብዲ 1929 የተሰኘ ቲያትር በዚሁ ዙሪያ የሚያጠነጥን ሰርቷል። ሶስት ጀግኖች መጎስ አስገዶም፣ አብርሃም ደቦጭና ስሞን አደፍርስ የተሰኙ ሶስት ኢትዮጵያን ጀግኖችን የሚያስታውስ ቲያትር ነው። ወደዚያ እናልፋለን። ከዚያ በፊት ግን ጌታቸው ኢሳት ሬዲዮና ቴሌቪዥን እንደምታውቀው አገልግሎቱ ከፍተኛ ነው። ተመልካ ተመልካቹም አድማጩም በአሁኑ ሰዓት በከፍተኛ መጠን ጨምረዋል። ይሁንና ግን ይህን ያህል የአገልግሎቱን ያህል አድማጭና ተመልካቾቹ ግን እየደገፉት እንዳልሆነ ከአንዳንድ የኢሳት አካባቢ ወይም management አካባቢ እንሰማለን። እንደው ኢሳት ለሚሰጠው አገልግሎት ከአድማጩ ዋጋውን እያገኘ ነው ብለ ታምናለን። መቼም ሁላችንም ኢትዮጵያውያን በየስራ መስኮቻችን፣ በየቦታው፣ በየመዝናኛ ቦታዎች እንገናኝለን እናወራለን። ሁሉም በየአካባቢው በተለይ በእኛ አካባቢ በዋሽንግተንና አካባቢ የሚገኘው ኢትዮጵያዊ ይወያያል። ኢሳት እንደዚህ ቴሌቪዥን ታየ፣ ዜና እንዲህ ተነገረ፣ ሬዲዮ እንዲህ ተባለ በጣም በእውነቱ እለት ተዕለት የሚያገኙት information እለት ተዕለት የሚያገኙት መረጃ፣ መዝናኛ እና ልዩ ልዩ ነገሮችን ስናይ አድናቆታቸው እንዳለ ይሁን እንጂ ለአድናቆታቸው መልስ ይሰጣሉ ብዬ በጣም ለመናገር ይቸገራለሁ። እኔ ብዙዎቹን ጓደኞችን አነጋግራለሁ እና ኢትዮጵያውያን በእውነት ጥንካሬ ማለት መተባበር ማለት ነው። ጥንካሬ ማለት አንድነት ማለት ነው። ለምንሰማው በነፃ ለምናገኘው ቢያንስ በነጻ ለምናገኘው ነገር የተወሰነ ነገር በግል አነሳሽነት እንኳ ከአካባቢያችን፣ በጓደኞቻችን፣ በመሳሰሉ ሰብሰብ አድርገን የአቅማችንን ያህል እሳትን ብንደግፍ የኢትዮጵያን ሕዝብ የመረጃ ማግኘት ጥንካሬ ብቻ ሳይሆን የምንፈጥረው በኢትዮጵያ የነጻነት እንቅስቃሴና ዴሞክራሲያዊ ትግል ውስጥ የየበኩላችን አስተዋጽኦ አደረግን ማለት ነው። ይህም ማለት እያንዳንዳችን ትንሽ ትንሽ እንሙት ነው። ሊቸግረን ይችላል፣ ላይኖረን ይችላል። ግን ቢያንስ ለየት ለየት ላሉ ነገሮች የምናወጣቸውን ቆጠብ አድርገን ለእሳት ብንረዳ ግን ህሊናችን እንቅልፍ ይወስደዋል ብዬ ለመናገር ወዳለሁ። ባካችሁ ኢትዮጵያውያን ይህን መልእክታችንን በጣም በአንክሮ እንድትመለከቱትና እርዳታችሁን በተቻለ መጠን እንድታፋጥኑ እንጠይቃለን። አዎ ጌታቸው እንዳልከው ነው። እንግዲህ እዚህ ኢሳት ውስጥ የተሰባሰብን ወጣቶችም ሆነ እንደናንተ አንጋፋ የሆንን ኢትዮጵያውያን ገንዘቡ ወይም ደግሞ ለገንዘብ ተብሎ አይደለም እየተሰራ ያለው በጣም ትንሽ በሆነ ክፍያ፣ አብዛኞቻችንም እንደውም እዚህ የተሰባሰቡት በነጻ አገልግሎት እየሰጡ ያሉበት ነው። ይሄ የአገር ጉዳይ ነው። ለማንም ተብሎ አይደለም። ሀገር ያለችበትን ሁኔታ ከግምት በማስገባት አንድ የሆነ የታሪክ ቅርስ ቢያንስ ስማችን በዚህ እንኳን መጠራት አለበት ብለን የተወሰነ ተሰባስበን የፈጠርነው ነው። አድማጩ ደግሞ በቂ የሆነ መረጃ እያገኘ ከሆነ ኢሳት የተወሰነ ስሜቱን ቀስቅሶ ከሆነ አንዳንድ ነገሮችን እያገኘበት ከሆነ ደግሞ ከሱ የሚጠበቀው ማድረግ ነው። ኢሳት በቋሚነት ቢያንስ እስከ 4000 በወር 20 ዶላር የሚከፍሉ ቢያገኝ ያለምንም ስጋት የሚሰጠውን አገልግሎት መቀጠል ይችላል ማለት ነው። ይሄንን የሚያደርጉ 4000 ኢትዮጵያውያን አለመኖራቸው በራሱ የዚችን ሀገር እድል ጣፋንታ ሁልጊዜ ጥያቄ ውስጥ የሚያስገባ ነው። ምንም ጥርጥር የለውም። ይሄ ብቻ ነው። በእውነት አራት ሺህ አለ። በዋሽንግተንና አካባቢዋ ሩብ ሚሊዮን የሆነ ህዝብ ሊኖር ይችላል በኢትዮጵያዊነቱ በእውነት እና እኔ አንዳንድ ጊዜ እርግጥ መቼም አንዳንዶቻችን እንደው በስማችን እርዳታ ብንሰጥ አገር ውስጥ ስንገባ ችግር ይፈጥርብን ይሆን ወይ? አንዳንድ ነገር አላለም የግል ጥቅም፣ የግል ጉዳይ፣ የግል ቤተሰባዊ ነገሮች እንዳሉ ስለሚሰማን የሚጎዳል ሊመስለን ይችላል። ነገር ግን ህሊና ነው አስተዋጽኦ የሚያደርገው ስም አይደለም። ለስም ሳይሆን ለህሊናችን በስም እንኳን ባይሆን ከግለሰቦች ጋር ተባብሮ አንድ ወጥ የሆነ ጥቅል መዋጮ ቢሮአችን ድረስ በመምጣት ስልክ በመደወል እኛን ደግሞ አንዳንዶቻችን አባላቶቹን በማግኘት በማነጋገር የተወሰነ ነገር እጃችሁን ዘርጋ ዘርጋ ብታደርጉ ኢትዮጵያውያን በኢትዮጵያዊነት መኩራት ኢትዮጵያዊ ነኝ ማለት ብቻ አይደለም። ኢትዮጵያዊነት የሚገለጠው በገቢር ነው። ገቢር ደግሞ የምታምኑበትን ነገር መደገፍ መሆኑን እባካችሁ ባንክሮ አስባችሁ ድጋፋችሁን ያለማቋረጥ ለማድረግ ኢሳትን እንዲቀጥል ለማድረግ ዘለቄታ እንዲኖር ለማድረግ ለኢትዮጵያ ሕዝብ አለኝታነቱ እንዲዘልቅ ለማድረግና አሁን ያለው ገዥም ስርዓት እየተንቀጠቀጠ ያለበትን ጉዳይ እንቅጥቅጦሹን የበለጠ ለማጠናከር እንዲቻል ብርታታችሁንና ድጋፋችሁን እንጠይቃለን። እንግዲህ እንተጋገዝ፣ እንተባበር ነው የምንለው። ይህ የኢሳት መልእክት ነው። አብራችሁኑ ነው። ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ነበር ሁሉም ቢተባበር ሰማይና መንፈሱ ልማት ቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሃሜ ሁሉም ቢደጋገፍ በእውነተኛ ስሜት ሰው በሰው ባይገባ ባያጋጨው ሁሉም ቀና ቢያስ ሁሉ ቢተባበር ማን ኧረ ማን ነበር ቢማማ ሁሉም በአንድነት ቢማማ ሁሉም በአንድነት ቢማማ ሁሉም በአንድነት ቢማማ ሁሉም በአንድነት ያም ያም ቢተባበር ድህነት ያም ያም ቢተባበር ነበር አድማጮቻችን ዛሬ እያሰብን ያለነው ሰባ አምስተኛውን አመት የሰማዕታት ቀን ነው የዛሬ 75 ዓመት ኢትዮጵያውያን በፋሺስት ኢጣሊያ የተገደሉበትን በአዲስ አበባ እያስታወስን ነው 1929 የተሰኘው ቲያትር በዚሁ ዙሪያ የተዘጋጀ ነው። ደራሲና አዘጋጁ ጌታቸው አብዲ ነው። ጌታቸው እስቲ ስለዚህ ቲያትር ባጭሩ ንገረን። አው ቅድም ባጭሩ ጠቀስ እንዳደረግኩት የሚያጠነጥነው በዚህ ዙሪያ ነው። የቲያትሩ መነሻ ሀሳብ የመነጨው በወቅቱ የሻዕቢያ ተገንጣይና የወያኔ አስገንጣይ ቡድኖች በአካባቢው እየገፉ በመጡበት ሰዓት ላይ ህዝቡን የበለጠ ወደ ኢትዮጵያዊነት ለማንቀሳቀስና የበለጠ ግንባር ለመፍጠርና ጥንካሬ ለመስጠት ቅስቀሳ ያስፈልግ ስለነበረ የተዘጋጀ ነው። የኢትዮጵያዊነትን መንፈስ የሚያነሳሳ የኢትዮጵያዊነትን ወኔ የሚቀሰቅስ ትርኢት ይሰራ ሲባል የነ አብርሃም ደቦጭ የካቲት 12 ጉዳይ እንዲሆን ተደርጎ ይህንንም ታሪክ እኔ እንድጽፍ ሐሳቡ ከበላይ ሲሰጠኝ የታሪኩን ዝርዝር ሐሳብ የታሪኩን መነሻ ጥንስስ ሐሳብ ጽፎ የነበረ አንድ ወጣት ከአዲስ አበባ ዩኒቨርሲቲ አሁን እንዳልኩት በጣም ዘነጋው ስሙን። በተለይ አርቲስት አለም ፀሐይ ወዳጆ ታስታውሰዋለች ብዬ ገምታለሁኝ። ግለሰቡን የሱን ጽሁፍ መነሻ ማድረግ ነው የጻፍኩት እና ጽሁፉ ዝርዝር ነገሮችን የያዘ መሆኑ ለመጻፍ እጅግ ከፍተኛ የሆነ ድጋፍ፣ ጠቀሜታ ሰጥቶኛል። ይሄ ቲያትር በዚህ ዙሪያ ሲያጠነጥን በተለይ ይህ ቀደም ብዬ የጠቀስኩት ቴሌንቲ ማርኮኒ የሚባል ባህሪ ነበር እዛ ውስጥ። ቴሌንቲ ማርኮኒ ማለት ላላ ሲኔማ ማርኮኒ የሚባለውን ታስታውሳላችሁ እና እሱን እንደ ባህሪ ፈጥሬው እሱ በአንድ ጠጅ ቤት ውስጥ የሚላለስበት ጠጅ ቤት ውስጥ ስለላና የመሳሰሉትን ነገሮች የመረጃ ነገር እያገኘ ከዚያ አርበኞችን የሚጨፈጭፍበት ወቅት ነበረ እና እዛ ውስጥ በጣም ከማስታውሰው አንዱ ጌታነህ ምረት የሚባል አርቲስት የተጫወተው ሰውየው የሚል ሰው ነው እና ስሙ እንደ አርበኝነት የሚጠራ ነው። በኢትዮጵያዊነቱ ሲገፉት፣ ሲንቁት ተነስቶ ከቁጥጥር ውጭ በሆነ ጉዳይ ሲናገር ከጀርባ ከጠጅ ቤቱ ጀርባ እንዲረሸን ማርኮኒ ያዛል። ይህ የተከናወነው በኢትዮጵያውያን ባንዳዎች ምክንያት በባንዳዎቹ ስለላና አቅራቢነት በመሆኑ ያሳዝናል። ህዝቡ ያለቅስ ነበር። ሲሞት ግን ሰውየው ሲረሸን ድምፁ ወደ ተመልካች የሚያስተጋባው ኢትዮጵያ ለዘላለም ትኑር ኢትዮጵያ ለዘላለም ትኑር የሚል ከፍተኛ የሆነ ስሜት የሞላበት ያስተላልፍ ስለነበረ በአዳራሽ ውስጥ ያስተጋባ የነበረው የልቅሶ ጭብጨባ ከፍተኛ ነበር። እንግዲህ ቲያትሩን በተወሰነ ደረጃ እንዲሁም ከአንተም ጋር ስንጫወት በተለያዩ መንገድም ከሰዎችም እንደሰማሁት ከሆነ አንድ በጣም ተመልካችን ስሜት ውስጥ የሚከት በእንባ ያራጨ ቦታ እንዳለ ነው የምገነዘበው። ከዚህ ጋር የተያያዘ ምንድን ነው ታሪኩን እንደው ብታስታውሰን። እንግዲህ የመጨረሻው ክፍል ነው። የመጨረሻው ክፍል በጣም በጣም እስካሁን ድረስ እኔም ከህሊና የማይወጣ ትርኢት ነው የያዘው። ይኸውም መጨረሻ ላይ አብርሃም ደቦጭ፣ ሞገሳስ ገዶምና ስምዖን አደፍርስም ተይዞ ስቃይ ካየና ከተገደለ በኋላ የና አብርሃም ደቦጭ ቤት ለመፈተሽ ራሱ ቴሌንቲ ማርኮኒ ጣሊያን ሆኖ የሚጫወተው ባህሪ ቤቱን በርግዶ ይገባል። ሲገባ ያገኘው ነገር ግድግዳው ላይ የቀዳማዊ ኃይለሥላሴ የጃንሆይ ፎቶግራፍና ሰንደቅ ዓላማ ተለጥፏል። መሬት ላይ ያው የሙሶሊኒ ፎቶግራፍ በሳንጃ ተወቅቶ ወይም በሴፍ ተወክቶ ይገኛል። በጣም ይናደድና የጃንሆይን ፎቶግራፍ አንስቶ ይወረውራል፣ ይረግጣል። ከዛ ባንዲራውን ጥሎ ለመርገጥ ይፈልጋል። ይህ ጣሊያን እና በሱ በዚህ በፋሽስቶች ስሜት እየተወራጨ ባንዲራዋን ከግድግዳ ላይ መንጥቆ ጥሎ ይረግጥና ሲመለስ ሌላ ባንዲራ አለ። እንዴት ነው የተሰራው? ትልቅ ባንዲራ አነስ ያለ ባንዲራ አነስ ያለች ባንዲራ አነስ ያለች ባንዲራ ተደርጎ መጨረሻ ላይ ግድግዳው ላይ አረንጓዴ ቢጫ ቀይ ተስሏል በቀለም ሊነቀል ሊፋቅ በማይችል መንገድ እና ህዝቡ ያንን ጥሎ አንዱን ጥሎ መለስ ሲል ህዝቡ በጣም ይስቃል። ሁለተኛውን ረግጦ ሶስተኛውን ረግጦ አራተኛውን ጥሎ መጨረሻ ለግድግዳው ጋር ሄዶ በእጁ ለመፋቅ ሲልና አልፋቅ ሲል ህዝቡ ከከፍተኛ ስሜት አኳያ በእንባ እየተላጨ ይቆማል። የጀግንነት ሙዚቃ ይሰማል። ሽለላና ፉከራ። በዚህ ጊዜ የኢትዮጵያ ብሔራዊ ቲያትር ቤትን ሙሉ መድረክ የሚሸፍን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ግጥም ብሎ ሲወርድ ህዝቡ ያለማቋረጥ በጣም ለረዥም ጊዜ ለቅሶ እምባ በእምባ ይሆን እኔም ራሴ በማየው ሁኔታ እየተራጨ ያጨበጭብና ያለቅስ የነበረበት የኢትዮጵያዊነት ስሜትና ወኔ ምን ያህል ዘለቄታዊና ዘላለማዊ እንደሆነ የሚፈነጥቅ ስሜት በቲያትር ቤት ውስጥ ይፈጠር ነበር። በእውነት ይሄ የማረሳው ትዝታ ነው። ጌታቸው አብዲ በጣም ነው የምናመሰግነው። ይህ እለት ለኢትዮጵያውያን ምንጊዜም የሚያስታውሱት እለት ነው፣ የካቲት 12። አድማጮቻችን እንግዲህ ኢሳት ሬዲዮና ቴሌቪዥን ለተሰዉት ኢትዮጵያውያን የካቲት 12 1929 ለተሰዉት ኢትዮጵያውያን ክብርና ሞገስን ይመኛል። እንግዲህ እነዚህን ሰማዕታትን ለ30 ሰከንዶች እንድናስታውስ በዚህ አጋጣሚ በአክብሮት እንጠይቃለን። ከ30 ሰከንድ በኋላ እንገናኝ። በድጋሚ ክብርና ሞገስ ለሰማዕታት ኢትዮጵያውያን ይሁን ብለናል። ጌታቸው፣ ወደ ቀጣዩ ዝግጅታችን ነው የምናልፈው። ፕሮፌሰር ዶናልድ ሌቪን ኢትዮጵያን ልቅም አድርጎ የሚያውቁ ናቸው። በአማርኛ ነው ቃለ መጠይቁን የሰጡት። ዛሬ እንግዳችን ናቸው። ዛሬና በሚቀጥለው ሳምንት ፕሮፌሰር ዶናልድ ሌቪን ከተናገሩት ውስጥ አንዷን ጠቅሼ ወደ ዝግጅቱ እናልፋለን። የኢትዮጵያን ታሪክ ህወሓትና አቶ መለስ ዜናዊ አያውቁትም። ስለማያውቁት ነው የሚሳሳቱት። ስለዚህ እንዲማሩ እጋብዛቸዋለሁ። ያሉትን ነገር ጠቅሼ ባልፍ ደስ ይለኛል። ትክክል ነው በእውነት አንዳንድ ጊዜ እኔ ባይሮ የሚመጣ ነገር አለ። ኢትዮጵያን የውጭ ሰዎች ይጎዷቸዋል፣ የውጭ ሰዎችም ይመሰክሩላታል። ይሄ ሁለቱ ተወራራሽ ነገር ነው። የሚጎድዋቱን ያህል እንዳሉ ሁሉ የሚጎድዋት ሰዎች ውስጥ ካሉት ተወካዮቻቸው ጋር ሆነው ይጎዷታል። ውጭ ያሉት የውጭ ሰዎች ግን ለኢትዮጵያ ሲመሰክሩ ስንሰማና ስናይ ሕሊናችን ይደሰታል። እውነት ነውና ሐቅ ነውና እና እነ ፕሮፌሰር ዶናልድ ሌቪን በእውነቱ ስለ ኢትዮጵያ ረቂቅ የሆነ እውቀት ያላቸውና ጠልቀው የሚናገሩት በመሆኑ ለማናችንም ቢሆን ትምህርት ይሰጠናል፣ ትውልድም ይማርበታል። እንግዲህ ወደ ውይይቱ ነው የምናልፈው። አማርኛን በደንብ ልቅም አድርገው ያውቃሉ ብለናል። አበበ ገላው ነው ያነጋግራቸው። ወደዚያው እንለፍ። መልካም ቆይታ ጤና ይስጥልኝ። ዛሬ በዚህ በዋሽንግተን ዲሲ ስቱዲዮ አንድ እንግዳ አለን። እንግዳችን ፕሮፌሰር ዶናልድ ሌቭን ይባላሉ። ስለ ኢትዮጵያ ብዙ ምርምር ያደረጉ ምሁር ናቸው። በርካታ መጽሐፍትና የተለያዩ ጽሁፎችን በተለያዩ ቦታ ያሳተሙ ናቸው እና ዛሬ ከእርሳቸው ጋር ወደምናደርገው ውይይት አሁን እንጀምራለን። ጤና ይስጥልኝ ፕሮፌሰር። ጤና ይስጥልኝ። እንኳን ደህና መጡ። እግዚአብሔር ይመስገን። እስቲ እርስዎ እንግዲህ ለረጅም ጊዜ ስለ ኢትዮጵያ ምርምር አድርገዋል፣ ስለ ኢትዮጵያ መጽሐፍ ጽፈዋል፣ የተለያዩ ጽሁፎችን ጽፈዋልና ኢትዮጵያን ለማጥናት እንዴት ነው የጀመሩት? ኢትዮጵያን ማጥናት የጀመሩት እንዴት ነው? መቼስ ነው ወደ ኢትዮጵያ ሄዱት? እሺ እንግዲህ የሁሉ በሀምሳ ሀምሳ ሶስት በፈረንጅ አቆጣጠር ሀምሳ ሶስት ነበር። ያን ጊዜ እኔ graduate ተማሪ University of Chicago እና አንዳንድ ኢትዮጵያዊ እዚያ ነበሩ። አንዱ ታደሰ ተረፈ የሚባል በኋላ በሚኒስቴር የትምህርት ሚኒስቴር አምባሳደር ሆነ ደግሞ እሱ ወደ ኢትዮጵያ መመለስ ነበረበት። የእሱ ቢሲክሌት ለጠው እና እኔ ቢሲክሌት እፈልግ ነበር። ስለዚህ ምልክት አይቻ ቢሲክሌት ይሸጣል። ለማ ደወል ለማ Na ber lema frehiwot. Na lema frehiwot ya tadesi bisiklet si shetalin eh, kiad mata eh, bialu Ethiopia. Yet no alkut. <laughs> Selezi, that was the beginning, si jamaro, and na adaral tamari watch sela agratanish eh, bezirzer. ነገሩልን እና ለራት መቶ ከራት በኋላ ስለ ኢትዮጵያ ታሪክ፣ ባህል ምናምን ሲናገሩ በጣም it ዋዝ ላቭ at ፈርስት ሳይት ስለዚህ ከዚያ በኋላ ኢትዮጵያ መሄድ አለብን። ከትሎ ደግሞ ሌላ ኢትዮጵያዊ አለ ፍለገ ሰላም የሚባል ስዕል እሱ በኋላ ትምህርት ጨርሶ ወደ ኢትዮጵያ ሲመለስ የአርት አካደሚ ከአራት ኪሎ በላይ አቋቋሙ እና ስለዚህ በሰው በኩል በተለይ ለማ፣ በተለይ አለፈለጌ ሰላም፣ በተለይ ዮሐንስ መንክር የመጀመሪያ PhD in physics ነበሩ እና <clears throat> እንዴት ኢትዮጵያ እንዴት ልሄድ ስለዚህ አማርኛ ለመማር መጀመሪያ ነገር ነበር። ያን ጊዜ አማርኛ፣ እንግሊዝኛ መጽሐፍቶች የለም። ስለዚህ ኢታሊኛ አማርኛ ነበር። Ignazio Guidi, grammatico uh, amarico-italiano. Ascademe Italinia mamar astamar. Ras, rasen Italinia astamar kut. I see. I taught myself. Yes. Bohala Italinia Kut uh, bohala uh, amarico le mamar jamrialu. Spekas, spekas. Voila. fellowship አገኙ እና ሶስት አመት በኋላ ብዙ አመት ወሰዱ። ወደ ኢትዮጵያ ሄዱ ማለት ነው። ብዙ አመት ከ53 እስከ 57 ሺካጎ ነበርኩ። PhD ጨርሼ PhD ከጨረስኩት በኋላ ወደ ኢትዮጵያ ለ postdoctoral research ምርመራ ሄጀ ነበር እና አንድ ፕሮጀክት ነበረን ስለ ወታቶች ሁኔታ እንዴት ነበር ያን ጊዜ? ኢትዮጵያ ስደረስ በቃ ወደ ለማ ፍሬ ህይወት ሄጄ ነበር እና እሱ በጣም በጣም መልካም በጣም ደግ ሰው ነበር እና ኢትዮጵያ በጣም ወደዱት የህዝቦች የተራራና ወንዞች ለማ አቶ ለማና ባለቤቱ አራት ልጆች ወለዱ። አንድ ወንድ ልጅ። የወንድ ልጅ ስም ጎጀብ ጎጀብ ከወንዙ እና በብዙ weekend እኔን እና ባለቤቴ በማኪና ወስድ ወደ አገር ቤት እዚህ ጅማ መንገድ ደሴ መንገድ፣ ናዝሬት ሁሉ በየዲሬክሽኑ ሂወድ ቴከስ ወስትን እና ስለ ህዝብ ስለ ባህል አስተምረን እና በዚህ በኩል ኢትዮጵያ በልቤ ገብቷል። ኢትዮጵያ በልቦት ገባ። በጣም ይገርማል። እና ወደ ኢትዮጵያ ከሄዱ በኋላስ ህዝቡን እንዴት ነው እንደጠበቁት ነው ያገኙት? እንግዲህ አስቀድሜ አዲስ አበባ ጥሩ ነበር፣ ግን አማርኛ በደንብ መማር ፈልግ ነበር እና ለማ ለማ የኔ ጋሻ ነበር <laughs> ለጋሽ ለማ ምን ልደረግ እዚህ የተማሩ ኢትዮጵያን ኢትዮጵያውያን ሁሉ እንግሊዝኛ ከኔ ጋር ለመናገር ይፈልጋሉ። እኔ ግን አማርኛ ለማወቅ ይፈልጋሉ። እና እሳቸው ምን አሉ? ወደ አገር ቤት በደም መሄድ ወደ ንጹ አማርኛ የሚናገሩት ህዝብ እዚያ መሄድ እና ለምን ወደ መንዝ አትሄድ ስለዚህ የለማ ምክር ከትዬ ወደ መንዝ ሀገር ሄጀ ነበር እና በቃ ከዚያ በፊት ትንሽ በአራት ኪሎ ካምፕስ ዩሲኤኤ ዩኒቨርሲቲ ኮሌጅ አዲስ አበባ አንድ ጓበዝ ተማሪ ነበር እና የሱስም ታደሰ ታምራት ነው። አሁን የታወቀ ምርመራ ፕሮፌሰር ሆነ። ግን ያን ጊዜ የታሪክ ጸሐፊ ናቸው። የታሪክ አዎ፣ ዋና ዋና መጽሐፍ እና በቅርብ ጊዜ የታደሰ ታምራት መጽሐፍ Church and State in Ethiopia 1270 uh, to 1527 በቅርብ ጊዜ ፀሐይ መታተሚያ ቤት በሎስ አንጀለስ አስወጡ። ግን ያን ጊዜ በሳምንት ታደሰ ታምራት ተማሪ የሆነ እኛ አብርን አዲስ ዘመን ጋዜጣ አነበበን እና በሱ በኩል አምርኝ ለማንበብ ጀምሬያለሁ። katlo wadam man's head and lij um, kenegar wubishet and Naber, leila Naber. inna and mitzaf wesije and lib walid tarik in the wetach courage now in the watach carriage you name Jamreya, but dem binya tsuhuf bamarinya mulu number mm. yalo na kize abalai manz uh, senor amarinya bacha hizbu na uh, za agrbet suoch mm. but am kafiyala experience but he was there यह आमद अगर बेत बेतले मंस कतलोडमो गोजाम मुआना यह ही वुड एक्सपीरियंस लेने पर Thank you. አድማጮቻችን ከፕሮፌሰር ዶናልድ ሌቪን ጋር የተደረገው ቆይታ አላበቃም። ሳምንት የመጨረሻውን ክፍል ይዘን እንቀርባለን። በእናንተ በአድማጮቻችን ስም ፕሮፌሰር ዶናልድ ሌቪንን እናመሰግናለን ማለት ነው። ጌታቸው የሰማዕታትን ቀን እያስታወስን ነው። የምትጨምረው አለ? በተለይ አሁን ላለው ትውልድ አሁን ያለው ትውልድ ያ ጀግንነት እየጠፋ ኢትዮጵያውያን የውጭ ወራሪን እንደዚህ አሳፍረው ታሪክ ሰርተው ሲመልሱ፣ አሁን ግን ኢትዮጵያውያን ባለፈውም ጊዜ በታሪክ ውስጥ በጣም መጥፎ በሆነ አጋጣሚ ላይ እንገኛለን። ትውልዱ የት ነው ያለው? ይሄ አሳሳቢ ነው። እኔን ብቻ ሳይሆን በእውነት መላ ሀቀኛ ኢትዮጵያን የሚያሳስብ ጉዳይ ነው። የዚህ ዘመን ትውልድ ካለፉት አባቶቹ ወጣት በነበሩበት ዘመን ከሰሩት ተግባርና እጅግ አስደናቂ የሆነ ለሰው ዘር ጭምር የሚተርፍ እውነታን ሰርተው ካለፉት አባቶቹ መማር እንዳለበት መናገር ፈልጋል። እኔ በዚህ ትውልድ ላይ ቅሬታ አለኝ ብዬ አልናገርም። ነገር ግን አሁን ባለበት ዘመን የገጠሙት ጠላቶቹ ቀላል ጠላቶች አይደሉም። እንዳይነቃነቅ፣ እንዳይራመድ በጥቅሙ በቤተሰቡ ደህንነት ዙሪያ ያጠነጠነ ሽቦ አጥር ሰርተውበት የሚራመድበት መንገድ እንኳን በእሾህ የታጠረ በመሆኑ እግሩ እየተወጋ እየደማ የሚሄድበት ወቅት ላይ ነው ያለው ወጣቱ። ወጣቱ ግን ከዚህ አይነት አሰቃቂ ተግባር ለመውጣት የእነዚህን ወጣቶች ታሪክ በራሱ መልክ መድገም እንዳለበት፣ ነጻነት ያለ መስዋዕትነት የለም። ነጻነት ያለ ትግል ሂደት አይመጣም። ይሄ ነጻነት ደግሞ በኢትዮጵያ ውስጥ ይመጣል። ኢትዮጵያውያን ወጣቶች አሉ፣ እየታገሉ ነው፣ እየተነቃነቁ ነው። በጉልህ ባይታይም አንድ ቀን ግን ምንም ጥርጣሬ የለኝም የኢትዮጵያ ወጣቶች ህልውናዊ ትግል ብቅ ይላል ብዬ አምናለሁ። እንበርታ፣ አይዟችሁ። እያንዳንዱ አንዳንድ ጠጠር ከወረወረ ተራራ ይሰራል። ጌታቸው እንግዲህ ጀግና አሁንም አለን፣ ወጣት ጀግና አለን። በአሁኑም ትውልድ ጀግኖች አሉ። ከነዚህ መሃል ካፒቴን ተሾመ ተንኮሉ የሚጠቀስ ነው። ካፒቴን ተሾመ ተንኮሉ ሞቶ መነሳት በሚለው ትረካ ላለፉት አምስት ሳምንታት አድማጮቻችን እየተከታተሉት ያሉ ድንቅ ታሪክ ነው። ያንን ጀግንነት ያየንበት ነው። አሁን ወደ ስድስተኛው ክፍል ልናልፍ ነው። ሞቶ መነሳት ካፒቴን ተሾመ ተንኮሉ የሚተርክልን መንገሻ ዳኜ ነው። ቀስ በቀስ ግን አቅሜ በእጅጉ እየደከመ እየደከመ ህመም ይሰማኝ ጀመር። እንቅልፍ የሚባል ነገር ተኝቼም ስለማላውቅ ጭንቅላቴ ደንዝዞ ሰውነቴ ቅልል እያለ ይመቷል። እንደ ቀድሞው ቆሞ ማደርና መዋል አቃተኝ። ሚዛኔን በፍጹም መጠበቅ የማይታሰብ ሆነ። ከሁሉም በላይ ግን አንዳችን ድምፅ ስለማይሰማኝ የረጅም ጊዜው ዝምታ ጆሮዬ ላይ ው የሚል ድምፅ ፈጠረብኝ። ይህን ድምፅ ከጆሮ የማስወገድ አቃተኝ። ቀጥሎም የልቤ ምት ቀየረ። ይደክመኛል። ብዙም ጊዜ ትንፋሽ እየተቆራረጠ አስቸገረኝ። መንገዴንም እንደጀመርኩ እርግጠኛ ሆንኩ። ሞትን ብመኘውና ብፈልገውም እንደዚህ አይኑን አፍጥጦ ልወስድ ነው እያለኝ ሲመጣ ግን ጉልበት ከዳኝ። እጅግም ፈራሁ፣ አዘንኩም። ተስፌም ውጥጥ ብሎ አለቀ። በዳበሳ ያገኘሁትንም በር መደብደብ ጀመርኩ። ድምጼንም ከፍ አድርጌ መጮህ ጀመርኩ። የመጀመሪያ ሁለትና ሶስት ቀን ምን እንደምፈልግ ጠየቁኝ። ወደ ሰው እንዲቀላቅሉኝም ተማጸንኳቸው። ከውጭ ግን ሳቅ ተሰማኝ። እየታዘቡኝ መሆኑ ነው። በሩን ድብደባዬን በታሰርኩበት ሰንሰለት ማድረግ ጀመርኩ። ብረቱ በር በከፍተኛ ድምጽ ያሰማል። እኔም በምችለው መጠን ብዬ እጮሃለሁ። አንዳችም ለውጥ አጣው። እንዲሁ ስጮህ ማደርና መዋልን ስራ ያደረኩት። እውነት ለመናገር ብዙሃኑን ምን እንደምል አሁን አላስታውሰው። እዚችው ቀዝቃዛ ክፍል ውስጥ ከስድስት ወራት ያላነሰ ያሳለፍኩ ይመስለኛል። አንድ ቀን ያለ ወትሮው በር ተከፈተ። ቀዝቃዛ ላብ በጀርባዬ ሲወርድ ተሰማኝ። ቁጥራቸውን ባላውቅም የእጅ ባትሪ የያዙ ሰዎች ወደ ውስጥ አበሩብኝ። ኩርምት ብዬ ቁጭ እንዳልኩኝ ቆጣ ባለ ድምፅ ና ውጣ የሚል ድምፅ ተሰማኝ። ዛሬ የመጨረሻ መሆኑ ነው። የተናገሩኝንም ብሰማም ተግባራዊ ማድረግ እንዳለብኝ ግን አልመጣልኝም። ድንጋጤውም ከመጠን በላይ ሆኖብኝ ሊሆን ይችላል። ኩርምት ብዬ ቁጭ ባልኩበት ሁኔታ ጭንቅላቴን ወደ እግሬ ውስጥ መልሼ ደፋው። ከያዙት የእጅ ባትሪ የሚወጣውን ብርሃንም አይኔ መቋቋም አልቻለም። ደጋግመው ና ውጣ፣ ተነስ ይሉኛል። እኔ ግን ተነስቶ ለመቆም የሚችል ጉልበት አልነበረኝም። ኋላ ግን አንዱ መጥቶ እያመናጨቀ እጄን ከፍ አድርጎ ብብቴ ስር በመያዝ ሊያስነሳኝ ሲሞክር የግራ እጄን የቱታ እጅጌ ከትከሻዬ ጀምሮ ቀደደው። በእንቅርት ላይ ጆሮ ደግፍ እንዲሉ ከዚችው እርቃኔን መሸፈን እያቃታት ካለች ጨርቅ ላይ ተጨማሪ እጅጌውን መንቀል አሳዘነኝ። ደጋግፈው አወጡኝ። እንደተለመደው አይኔን ሸፈኑትና እየተራመድኩ ስወጣ ግን ሰውነቴን ሰንጥቆ የሚገባ ቅዝቃዜ ተሰማኝ። አጣድፈውም ቁመቱ ረዘም ያለ መኪና ላይ ጫኑኝ። አንድ ሁለት መወጣጫ ረግጬ ነው በዳበሳ የመኪናውን በር እያስያዙኝ ወደ ውስጥ ገብቼ የተቀመጥኩት ይመስለኛል። ሁለት ሰዎች መሃል ነው የተቀመጥኩት። አልፎ አልፎ በትግርኛ ይነጋገራሉ። ረጅም ጉዞ ተጉዘናል። በመሃሉም መኪናው ለአጭር ጊዜ ይቆማል። ሰው ወርዶ ተመልሶ ሲሳፈርም ይሰማኛል። ነገሮችን እየመዘንኩ ያለሁት በጆሮዬ በማዳመጥ ብቻ ነው። ፀሐይዋ እየከረረች ስትመጣ ይታወቀኛል። መኪና ውስጥም ይሞቃል። ለልብስ አልባው አካሌ ጥሩ ሆኖልኛል። ግን ወዴት እየወሰዱኝ ይሆን? ለምንስ ይህንን ያክል መንገድ መጓዝ አስፈለገ? ራቅ አድርገው ገድለው ሊመለሱ ይሆን? አቤት ሐዘኔ! ከስድስት እስከ ስምንት ሰዓታት የተጓዝን ይመስለኛል። አሁን ያለነው በረሃማ አካባቢ መሆኑን በፀሐይዋ ግለት መገንዘብ ችያለሁ። መኪናው ሙሉ ለሙሉ እንደቆመ ከረጅሙ መኪና ላይ ደጋግፈው አንድ በር ከፍተው አይኔ ላይ የታሰረውን ፈተውልኝ ወደ ውስጥ ገባ አድርገው በሩን በጀርባዬ ላይ ጠረቀሙት። አንድ አይነት የበር ጩኸት የገደል ማሚቶ ያጀበው። ገና ካሁኑ ሆድ ባሰኝ። ሐዘኔ ጥልቅ ከመሆኑ በስተቀር ምንም የምቀይረው ነገር የለም። ያው የተለመደውን አንድ ቦታ ቆሞ የመዋልና ማደሩን ኑሮዬን ተያያዝኩት። አሁንም ቀናቱ አንድ ሁለት እያሉ ያልፋሉ። ለኔ ምንም ለውጥ የለም። የተዘጋ ቤት፣ ጨለማ ክፍል፣ የላይኛው አካሌን መሸፈኛ አልቆ አልቆ አንገቴና ደረቴ ጋብቻ ትንሽ ጨርቅ ከመጥረፉ በስተቀር እርቃኔን ሆኛለሁ። ከኋላዋ ብትን ብላ ተቀዳ ያለቀች እጅግ አጭር ቁምጣ። በቃ ምንም የለኝም። ምን አይነት ፍርድ ላይ እንዳለሁም መለየት የማይቻልበት ጸሎቴን አላቋረጥኩም። ወደ እግዚአብሔር እጮሃለሁ። ካሁን በኋላ የሰውን ልጅ የሚያምን አንጀትም ልብም አይኖረኝም። ፍጡር ፍጡርን እንደዚህ አድርጎ ከነነፍሱ ቆፍሮ ሲቀብር እያደር ግን የልብ ህመሜ እየባሰብኝ በመምጣቱና ትንፋሼም እየተቆራረጠ በመቸገሬ ብዙን ጊዜን ግድግዳውን ደገፍ ብዬ በመቀመጥ አሳልፈዋለሁ። አካሌንስ በዚህ አይነት ልረዳው ሞከርኩ። ጭንቅላቴን ግን አልቻልኩም። የማይጓዝበት ርቀት የለም። እሱ የሚያስበው የሚተክዝበት አያጣም። ለነገሩ ጨለማ ውስጥ አይን ማየት ካልቻለና ጆሮ መስማት ካቃተው አይምሮ የድሮውን መከለሱ ያለ ነው ብዬ ደመደምኩ። የሰው ልጅ በቀላሉ ነፍሱ ትወጣለች ብሎ የሚያስብ ካለ ግን የተሳሳተ ግምት መሆኑን በእኔ ማረጋገጥ ይቻላል። በእርግጥም መሞት ከነበረብኝ እዚህ ጨለማ ክፍል ውስጥ መሞት ነበረብኝ። ማንም ይህንን ሁለት ዓመት መቋቋም አይችልም። የሰው ልጅ ግን ብርቱ ነው፣ እጅግ ብርቱ። እግዚአብሔር ካቆየው ይቆያል። አሁን ሁለት ዓመት እየሞላኝ ነው። ብዙ ነገሮች ከጭንቅላቴ ቀስ በቀስ እየተነኑ ወጥተዋል። የውጭው ዓለም ፈጽሞ ሊጠፋብኝ ነው። አንድ ቀን እንዲሁ እንደ ወትሮው በር የተከፈተ አለፍ አለፍ እያለ የተፈጸመ በመሆኑ ብዙም አልተደነቅኩም። እንደተለመደው ባትሪ በእጃቸው የያዙ ሰዎች በሩ ላይ ቆመው ወደ ውጪ እንደወጣ ጠየቁኝ። መልስ ሲያጡ ግን ቀርበውኝ ደጋግፈው አነሱኝና የሆነ ነገር በትግርኛ ተነጋግረው ተመልሰው በሩን ዘግተውብኝ ተመለሱ። በግምት ከአንድ ሰዓት ያክል ቆይታ በኋላ በሩ እንደገና ተከፈተና ወደ ውስጥ ገብተው እግሬ ላይ ያለውን ሰንሰለት ፈቱልኝ። ቀና ብዬ ሰውየውን ለማየት ሞከርኩ። ዙሪያዬ በእጃቸው የያዙት ባትሪ ከሚፈጥረው ብርሃን በስተቀር ምንም ማየት አልቻልኩም። የእግሬ ሰንሰለት በመፈታቱ እስከ ዛሬ ስደነግጥ ከነበረው በላይ ደነገጥኩ። እንዴ! ለምን ለምን የሚል ቃል ሳላስበው ካፌ ወጣ። ሳቅ ተሰማኝ፣ የመገረም ሳቅ። ለነገሩ እኔ እንኳ ለምን የእግሬን ሰንሰለት ትፈታላችሁ ለማለት አልነበረም። አንዳንዴ ሊፈጸም አይችልም ብለን የወሰነው ነገር ተፈጽሞ ማየት ግራ ስለሚያጋባ እንጂ እግሬን ከፈቱልኝ በኋላ ተነስናውጣ አሉኝ። አንደኛ እግሬ መፈታቱ ሲገርመኝ ወዴት እንደሚወስዱኝ ደግሞ ፍርሃት ለቀቀብኝ። መቼም እንደዚህ ሲያደርጉኝ ኖረው ካሁን በኋላ ወደ ሰው መቀላቀል ወይም መፈታት ይኖራል የሚል ነገር በውስጤ ከሞተ ዘመን የለውም። ስለዚህ የዛሬዋ ዕለት እንኳ የመሞቻዬ ናት ብዬ ደመደምኩ። እየተራመድኩ አብሬያቸው ወጣው። በባትሪ እየታገዝን አንድ ደረጃ ወደ ላይ ወጣን። ከዚያም ረዘም ያለ ኮሪደር በማለፍ አንድ ትልቅ በር ሲከፈት ወጋግን ታየኝ። እንዴ! አሁንም ተገረምኩ። ወደ ውጭ መውጣት ሁሉ ፈራው! እምቢ ለማለት እየዳዳኝ አንድ የተሳሳቱት ነገር መኖር አለበት እንጂ እያልኩ አሰብኩ። የእጀ ሰንሰለት ግን እንዳለ ነው። በሩን ሲከፍቱ አብረውኝ ሁለት ሰዎች አሉ። ከወደ ውጭ ሌሎች መሳሪያ ያነገቱ ወታደሮች ቆመዋል። የበሩን ደፈን እንዳለፍኩኝ በሁለት ዓመት ውስጥ ለመጀመሪያ ጊዜ ሰውነቴን ሙሉ ለሙሉ ማየት ቻልኩኝ። በጣም ያሳዝናል። ራቁቴን ነኝ ማለት ይቻላል። እግሬ፣ እጄ፣ ሰውነቴ ሁሉ አመድ መስሏል። ውጪውን ስቃኝ በረጃጅም ዛፎች የተሸፈነ አካባቢ ውስጥ ነኝ። ወዲያው ግን አጅበውኝ ከቆሙት ወታደሮች መካከል አንደኛው ወደ አንድ አቅጣጫ ብቻ ማየት እንደሚፈቀድልኝ ቆጣ ብሎ ትእዛዝ ሰጠኝ። ቀጥሎም ከፊት ለፊቴ ወደ ቆመ አውቶቡስ እንድገባ ነገረኝ። ወደ ውስጥ ገብቼ የተሰጠኝ ቦታ ላይ ቁጭ አልኩኝ። አንዲት ቀጭን ትእዛዝ ወዲያው መጣች። ወደ ታች አጎንብሼ ወደ መኪናው ወለል ከማየት በስተቀር ቀና ብዬ ወደ ሌላ አቅጣጫ ብመለከት ከባድ ችግር እንደሚገጥመኝ ተነገረኝ። ትእዛዙን ተግባራዊ ከማድረግ ውጪ አማራጭ አልነበረኝም። እየቆየ ግን ብዙ ሰዎች ወታደሮች ይመስሉኛል አውቶቡስን ሞሉት። ውስጤ ብዙ ነገሮች ተመላለሱ። ከዚህ ሁሉ የብቸኝነትና የእንግልት ስር ቆይታ በኋላ ለምን ዛሬ በድንገት ሰው ሁሉ እንዲያይኝ ፈቀዱ? አልገባህ ለበጎ ከሆነስ ለምን የእጅን ሰንሰለት አልፈቱልኝም? መላክቱ ጠፋኝ። መኪናው ተንቀሳቅሶ መንገድ ጀምረናል። እኔም ወለሉን እያየሁ አሰላስላለሁ። ረጅም መንገድ ነው። አልፎ አልፎ መኪናው ይቆማል። ተመልሶም ጉዞውን ይቀጥላል። ወደ ሌላ እስር ቤት ሊያዛውሩኝ ይሆን? የመኪናውን ወለል እያየሁ በጭንቀት እብሰለሰላለሁ። በግምት ከስምንት ሰዓት ጉዞ በኋላ ግን መኪናው ከተማ ውስጥ ይጓዝ ጀመር። በጭላንጭል ከማየው የመኪና መተላለፍና የምጓዝበት አውቶቡስ ፍጥነት መቀነሱ ከተማ ውስጥ እንዳለን ይነግረኛል። በመጨረሻ ግን ያለሁበት መኪና ሙሉ በሙሉ ቆመና ውስጥ ያሉት ወታደሮች እዚያው እንደተቀመጡ እንድነሳ ተነገረኝ። በማጎንበስ ብዛት ድንዘዝ ያለኝን አንገቴን በትግል ወደ ላይ ቀና በማድረግ ብድግ ስል ተገረምኩ። ያለሁት አዲስ አበባ ከተማ ውስጥ ደብረ ዘይት መንገድ በቅሎ ቤት እየተባለ ከሚጠራው ሰፈር ከአማልጋሜትድ ሊሚትድ ጎን አዲስ ከተሰራ ባለቢጫማ ቀለም የተቀባ ህንጻ ቅጥር ግቢ በወታደሮች ታጅቤ ገባው። ሁለት እጄ አሁንም እንደታሰረ ነው። እርቃኑን ያለው አካሌም አሸማቀቀኝ። ጀንበር እያዘቀዘቀች ያለችበት የአዲስ አበባ አየር ቅዝቃዜ ተሰማኝ። ወዲያው ግን በሁለት ሕንጻዎች መካከል ወዳለች ክፍተት ውስጥ ተሸሽጌ እንድቆይ አንድ መሳሪያ ባነገተ ወታደር ትዕዛዝ ተሰጠኝ። ወደ ሕንጻዎቹ መካከል ገባው። ቅዝቃዜውን ግን አልቻልኩትም። መሳሪያ ካነገተው ወታደር ጋር ተፋጠናል። አሁን ብርሃን ስላየሆነ መሰለኝ በፍጹም ወደዚያ ጨለማ የስቃይ ጎሮኖ እንዲመልሰኝ እንደማልፈቅድለት ለራሴ ቃል ገባሁ። ተኩሶ ይግደለኝ በቃ። ወታደሩ አሁንም አፍጦ ያየኛል። እርግጠኛ ነኝ እርቃኔን ያለው ሰውነቴ ግራ ሳያጋባው የቀረ አይመስለኝም። በዚህ ሁኔታ ላይ ያለው ሰዓታት ማለፍ ጀመሩ። ዝም ብዬ ወደ ወታደሩ ልሩጥና ተኩሶ ይምታኝ ወይስ ወደ ኋላ ልሩጥ? ቻ መሮጥ እንዳለብኝ ወስኛለሁ። የመጨረሻዋን ውሳኔ ለማድረግ ስዘጋጅ የሆነ ሰው በትግርኛ ወታደሩን ሲያናገረው ሰማሁ። ወዲያውኑ ወታደሩ ምልክት ሰጥቶኝ ከተሸሸኩበት ስወጣ አንድ ግዙፍ ጠይም ባለሻለቃ ማዕረግ ጎልማሳ ወደሱ እንድንቀርብ በአማርኛ እያናገረኝ በመገረም አይነት የእጄ እንዲፈታልኝና የሆነ ልብስም እንዲያመጡልኝ ይናገራል። ወዲያው የእጄ ሰንሰለት እንደ እግሬ ሁሉ በሁለት ዓመቱ ነፃ ሆነ። እንዲያውም ሸሚዝና ሱሪ ማምጥተውልኝ ለበስኩ። የማየውን ማመን አቃተኝ። ግዙፉ ሰውዬም ሻለቃ በሬው እባላለሁ ብሎ ራሱን አስተዋወቀኝ። ቀጥሎም ወደ ወታደሩ ዞሮ ያንንም ወደዚህ አምጡት አለው። ግራ ገባኝ። ማንን ይሆን? Fano, fano, fano, fano, fano, fano. ተኩሶ ሲነጉድ የፈሪ ልንደኛ አድማጮቻችን የካፒቴን ተሾመ ተንኮሉ ሞቶ መነሳት ትረካውንም አላበቃም። ተከታዩን ክፍል ሳምንት ይዘን እንቀርባለን። እንግዲህ ጌታቸው ልናበቃ ነው። የመሰነባበታችን ነገር እርግጥ እየሆነ ነው። አድማጮቻችን ባቀረብንላችሁ ሁሉ እንደተደሰታችሁ ተስፋ አለኝ። በተለይ ደግሞ አስተያየታችሁና የምትሰጡን መልእክት ሁሉ ለሚቀጥሉ ዝግጅቶቻችን ሁሉ ድጋፍ ይሆኑናል፣ ጠቀሜታ ይኖራቸዋል እና አግኙን፣ ደውሉልን፣ መልእክታችሁን ተውልን። በዚህ አጋጣሚ ደግሞ የምናገረው እርዳታችሁ፣ ድጋፋችሁ እንዳይለየን በተቻለ መጠን ኢሳት እንዲቀጥል የየበኩላችሁን አድርጉ ብዬ በዚህ ይሰናበታለሁ። በክብር ኢትዮጵያ ለዘላለም ትኖር። ክብርና ሞገስ በድጋሚ ለየካቲት 12 ሰማዕታት ኢሳት ሬዲዮና ቴሌቪዥን አድማጮቻችን፣ ነገ ምሽት ሁለት ሰዓት እንጠብቃችኋለን። ለዛሬው እናመሰግናለን። በክብር ኢትዮጵያ ለዘላለም ትኖር። ጤና ይስጥልን። ደህና እደሩ። ፋኖ ፋኖ ሐረር ለውጋዴ ምን ያህል ይርቃል ተዝባልሽን ጊዜ እንባዬ ይመጣል ልም ያለው ጫካ ልም ያለው ዱር ሲነጋገር ያድራል ከሙዜሩ ጋር ከሙዜሩ ጋር እንኳን እንጀራ ልባ ይታመናል ፋኖ ፋኖ ፋኖ ፋኖ ፋኖ ፋኖ ፋኖ አገሩ ገባ ሳይሰናበት ያ ጀግና ወታደር ሰው ማረገ ሰው ማረገ ፋኖ ፋኖ ፋኖ ፋኖ ልበላው በርጨቃ ልኳንዳው ምን ነው የልቤ አስታማሚ ናፋኑ ናፋኑ ናፋኑ ናፋኑ ኡሆ ተው ሳቡ ሳቡ ሳቡ መሸብ ሳቡ መሸብ ይጁ ቢራራት ግብር አለብን ግብር አለብን ግብር አለብን ፋኖ ፋኖ የወንድ ልጅ እናት ታጠቂ በገመድ የወንድ ልጅ እናት ታጠቂ በገመድ ልሽና ሞራ እንጂ አይቀብረውም ዘመድ አይቀብረውም ዘመድ ፋኑ ፋኑ ፋኑ ፋኑ ከባልንጀራው ማታ የተለየ ከባልንጀራው ማታ የተለየ እንደ ኮኮብ ኮከብ ሲነጋ ታየ ፋኑ ፋኖ እረተው በሉት ብርቱ ብሉት ያም ባለቡሎ ሰጠው ለነፋስ አንጓሎ አንጓሎ አንጓሎ አንጓሎ ፋኑ ፋኑ ፋኑ ፋኑ አለች ፍንና አርጋትና ፍንና አርጋትና እንዳልብሱ መጣ ማለቷ ቀረና ማለቱ አቀረ። የዕለቱን የኢሳት ሬዲዮ ስርጭት በዚሁ አብቅተናል። በደህና አደሩ።